نستعينه ونستغفره ونؤمن علينا من يهده الله فلا مضل له ومن يضلل فلا هادي له واشهد ان لا اله الا الله واشهد ان محمدا عبده ورسوله وصفيه وفضيله وعلى اله وصحبه ومن تبعهم باحسان الى يوم الدين السلام عليكم ورحمه الله وبركاته. الله تعالى عنه في صفه وضوء النبي صلى الله عليه وسلم قال ومسح براسه واحده አልይ ብኑ አቢ ጣሊብ ምን ይላሉ ረዲየላሁ ተዓላ ዐንሁ አላህ ይውደድላቸውና አልይ ብኑ አቢ ጣሊብ አራተኛው ኸሊፋ ናቸው። ኸሊፈቱ ራሽዲን አራቢዑ ራቢዑ ኹለፋኢ ራሽዲን ከኹለፋው ራሽዲን አራተኛው ሲሆኑ ሸሂደል መሻሂደ ኩሊያ ሁሉም ጦር አውድማ ላይ ተሳትፈዋል። አልይ ኢላ ተቡክ ተቡክ ብቻ ሲቀር ነብዩ አለይሂ ሰላቱ ወሰላም ከዘመቱበት ዘመቻ ወደ ኋላ የቀሩት የተቡክ ዘመቻ ጊዜ ብቻ ነው። የተቡክ ዘመቻ የሚባለው ደግሞ ነብዩ አለይሂ ሰላቱ ወሰላም መጨረሻ ላይ ያደረጉት ታላቁ ዘመቻ ነው። ከሰላሳ ሺህ ምናምን የማያንስ ሰሃቢ ነው የዘመተበት። ተቡክ ዘመቻ ላይ ብቻ ነው የዛን ጊዜ ብቻ ነው ሙስተቅል ከፊያ አለል መዲና መዲና ላይ ተተክተው መዲና እንዳስተዳድሩ እስከሚመጡ ድረስ ነብዩ አደራ ሰጥተዋቸው ነው ወደ ተቡክ ነብዩ አለይሂ ሰላቱ ወሰላም ይሄዱ። ደረበሁ ሸቂዩ አብዱራህማን ብን ሙልዚም የሚባል ጠማማ ሰውዬ ነው የመታቸው يجدلاكتو عليين مالهم ثلاثة ضربات صوت بوتان مستاتو مرزاما بهون سيف صوت بوتان مستاتو وزيو موتو علي رضي الله عنه وارفع فقتل شهيدا فضيحة يوم الجمعة بأسر صلاقين رمضان بأربعين وآمة هجراني موتو في الكوفة نجيس العشرة في المتبال ويمكوفة صوت سنيا يئراك تماما بغداد أزرا نجيس ويمكوفة كوفة صوت سنيا تماما አሁን ሻቶች ናቸው ሙሉ ነው የተቆጣጠሩት። ሻቶች በጣም ያመልኩታል ይህንን ቦታ የአልይን መቃብር ማለት ነው። አንዳንድ የሚባል አባባል አለ። የአልይ መቃብር አይታወቅም የት ቦታ እንዳለ። ይህን የሚባል ቅሳ አለ። አለሁ እንሰሚዕቱም ሰምታችሁ ከሆነ ይሸት ነው። አልይ ረዲየላሁ ዐንሁ ፊ ሲፈቲ ውዱእ ነቢ ሰለላሁ ዐለይሂ ወሰለም ስለ ነብዩ ወዱ ሲፋ ባህሪ ሲናገሩ ቃል እንዲህ ይላሉ ወመሰሐ ቢረእሲ ነቢዩ ዓለይሂ ሰላቱ ወሰላም ራሳቸውን አበሱ ዋሂደተን መረተ ዋሂዳ አንድ ጊዜ አበትን ያለ በአሐድ ተቀምጧል ማለት ነው። ሶስት ጊዜ ማበት የለም። ሶስት ጊዜ ማበት የለም። መረተት ዋሂዳ የነብዩ የውዱ ባህሪ ይሄ አንድም ሶስት የሚል የለም። ሶስት ጊዜ ራስን ማበት የሚል ፉቃዎች ሰነድ ያመጡት ለምን እጅ ሶስት ጊዜ ከታጠበ ፊት ሶስት ጊዜ ከታጠበ እግር ሶስት ጊዜ ከታጠበ ራስ ሶስት ጊዜ መታበስ አለበት። አባ ቅያስ ቅያስ እንጂ ጥቅስ አይደለም። ولكن ነሱ يدل على ان المسح يكون مره واحده አንድ ጊዜ ብቻ እንደሆነ ነው አለ የነገሩና አخرجه ابو ዳውድ واخرجه النسائي ዘግበውታል ወትርሚዚ ዘግበውታል በእስናድን صحيح ትክክለኛ በሆነ ሰነድ ተቀባይነት ባለው በል قال الترمذي እንደውም ትርሚዚ ምን ይላሉ انه اصح شيء في الباب ራስን ማበስ በተመለከተ ከተነገሩ ሐዲሶች ውስጥ አሰህ ይሄ ይሄ ሐዲስ ነው ይላሉ ትርሚዚ ስለዚህ አንድ ጊዜ ብቻ ነው የሚታበሰው አሐዝን ተነግሮናል አይደል ስንት ጊዜ የሚታጠበው ሶስት ጊዜ እጅ ሶስት ጊዜ እግር ሶስት ጊዜ ራስ ማበስ አንድ ጊዜ ማለት ነው። ግን እነዚህን ሶስት መቀየር እንችላለን። ፊት አንድ ጊዜ፣ እግር አንድ ጊዜ፣ እጅ አንድ ጊዜ፣ መስህም አንድ ጊዜ ይሆናል። ወይም ከተፈለገ ፊትን ሁለት ጊዜ ማጠብ ይቻላል። እጅም ሁለት ጊዜ፣ እግርም ሁለት ጊዜ፣ መጽሐፍም አንድ ጊዜ ማለት ምን ጊዜ ከሹሽ ይቻላል። ፊትን ሶስት ጊዜ ታጥቦ እጅም ሁለት ጊዜ ማጠብ ይቻላል። ችግር የለም። አንድ ቀላቅሎ ማጠብ ይቻላል፣ ሁለት ሁለት ማድረግ ይቻላል፣ ሶስት ሶስት ማድረግ ይቻላል። ሁሉም ሐዲስ አለ። ሐዲስ አለ ነፍስ ሐዲስ ነው ያለው ራስ ማለት ሁለት ሁለት ጊዜም አለ፣ አንዳንድ ጊዜም አለ፣ ሶስት ሶስት ጊዜም አለ። ራስ ባይሆን አንድ ጊዜ ብቻ ነው የሚታደሰው። ከሶስት በላይ እስራት ነው። ነብዩ አለይሂ ሰላቱ ወሰለም አንድ አረብይ ይመጣና እንዲህ አላቸው፣ ውዱእ አሳይኝ አላቸው። ነብዩ አለይሂ ሰላቱ ወሰለም ፈተወደአ ሰላተን ሰላተን ሶስት ጊዜ ውዱ አደረጉና እንዳሉ ሀዛ ሆል ውዱ ውዱ ማለት ይሄ ነው። ሶስት ጊዜ ነው የሚታጠበው። ፈመን ዛደ አላ ሀዛ በዚህ ላይ ይጨመራል። አራት አራት ጊዜ ያደረገ ፈቀድ ተዓዳ አው ድንበር ተላልፏል፣ አባክኗል፣ መጥፎ በደል ነገር ፈጽሟል። ሱና ላይ ቢድዓ ነው ይሱ ነገር ነው እና እስራት ነው ማበስ አንድ ጊዜ ነው ብያቸዋለሁ። አዎ ሁሉም ነው የሚታበሰው። የራስ አስተባበስ ከፍያው ደግሞ ሶስት ነው ያለው። አንድ ሙሉን እንደዚህ ይዝና ወይም ደግሞ ጥምጣም ጠምጥሞ ከሆነ ውስጡን አንድ ጊዜ ነካና የቀረውን በጥምጣሙ ላይ ወይም ደግሞ ሙሉ በሙሉ በጥምጣሙ ላይ ግን ሙሉ ራስ ነው መደረግ ያለበት። እዛ ላይ እክትላፍ ዑለማ አለ። ዑለማዎች ትንሽ ይካለፋሉ። እነ ኢማሙ ሻፍዒና እነ ኢማሙ አቡ ሐኒፋ ግማሽ ይቻላል ነው ያሉት። የተወሰነ ሀታ ራሱ ባዕዶ ሸዕራ የፀጉር ከፊል ራሱ መንካት ይቻላል ማለት ትንሽ ዋይዝ ስማት መንካት ይቻላል ማለት ወላኪን ይሄ ሐዲስ የለም። ዋናው ሙሉ በሙሉ فان ወምሰሑ برؤوسكم يالون ራሳችሁን እበሱ ነው የተባለው እንጂ ባዕዶ ረእስ የራስ ከፍል ነገር የለም። ሐዲስ አልመጣም ነው። ስለዚህ ሙሉ ራሱን የሚፈልግ እዛል ተናል አ አንድ ጊዜ ነው የሚታበሰው ሙሉ ራስ ነው የሚታበሰው ራሱ የምታብሰው ጸጉር ወይም የምትነካው ጸጉር ከራስ ክልል ውጭጥ መውጣት የለበትም ትልቅ ጸጉሯ እዚህ ደርሶ ከሆነ እዚህ ይዛ መታት ታመጣው አይቻልም እዚህ ነው መታበስ ያለበት ከዚህ ይጀምራል እዚህ ተመልሶ ልንቀራው ነው ልንቀራው ነው وعن عبد الله بن زيد بن عاصم عبد الله بن زيد بن عاصم የሚባል ታላቅ ሰሃቢ አብደላህ እብን ዘይድ አብደላህ እብን ዘይድ ሁለት አብደላህ እብን ዘይዶች አሉ። አብደላህ እብን ዘይድ እብኑ አብድ ረቢህ አለ። አብደላህ እብን ዘይድ እብኑ ዓሲም አለ። አብደላህ እብን ዘይድ እብኑ አብድ ረቢህ አዛንን በህልሙ ያየው ሰሐቢይ ነው። ይህንኛው ደግሞ ሌላ ነው። የነብዩን ውዱ ባህሪ ሲገልጽ የነበረው ለምሳሌ ሌሎች አሉ። የነብዩን ውዱ ባህሪ ከገለጹት ውስጥ ዑስማን አሉ፣ አልይ አሉ፣ አብደላህ እብን ዘይድ እብኑ ዓሲም አሉ። እነዚህ ሶስቱ ማለት ነው። አሁን ብሉግ ላይ እየቀራን ያለነው ይሄን ነው። عن عبد الله بن زيد بن عاصم رضي الله تعالى عنه في صفة الوضوء ስለ ነብዩ ውዱ አደራረግ ሲናገር ሙሉን ውዱ አደራረግ ተናገረና መዳፋቸውን አጠቡ፣ ፊታቸውን መድመዱ አደረጉ፣ ፊታቸውን ታጠቡ፣ እጃቸውን አጠቡ፣ ፊታቸውን አጠቡ፣ እጃቸውን አጠቡ ብሎ መጨረሻ ላይ የራሳቸው ላይ ሲደርስ ይህን ተናገረ። ከዚህ በፊት ብዙ ተወርቷል። ቆርጦ ነው ያመጣው። ራስ ስለማበስ ብቻ ቆርጦ ስላመጣው እንጂ ሌላውን የነብዩ ውዱ አደራረግ ባህሪ ከዑስማን ጋር ተመሳሳይ ስለሆነ ነው የተውት። ቆርጦ ያመጡት ይሄን ይቻላል። እና ወመሳሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም አበሱ ይላል ቢራእሲ ራሳቸውን አበሱ ፈአቅበለ ቢየደይህ ወአድበር ፈአቅበለ ቢየደይህ ወአድበር ቀጥሎ ያለው ሐዲስ ይህን ሐዲስ ይፈስረዋል ግን ለማንኛውም እንፈስረው ወመሳሐ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢራእሲ ነብዩ ራሳቸውን አበሱ ሲያብሱ እንዴት ነው የጀመሩት ፈአቅበለ ማለት አይበዳ ቢሙቀደሚ ራእሲ ከራሳቸው ከፊት ለፊት ባለው ጀመሩ እንደዚህ ይዞ ማለት ነው። ከዚህ ጀመሩ ሄዱ ወደ ኋላ ማለት ነው። ወአድበር ፈበደአ ቢሙቀደም ረእሲሁ ወደ ኋላ ሄዱ ከዚህ ጀመሩ እንደገና وأدبر ከኋላ ደግሞ ወደ ፊት አመጡ የነበረበት መለሱት ማለት ነው። አጭር አድርጎ ነው أقبل ና أدبر የሚለውን verb ብቻ ነው ያስቀመጠው። እታች ያለው ሐዲስ ይፈስርላቸዋል። ይህን ሐዲስ direct ከፈሰር ነው ምንድነው የሚሆነው? አቅበለ ማለት አቅበለ ማለት ከዚህ መጣ ነው፣ ወደፊት መጣ። ወአድበረ ወደ ኋላ ሄደ ነው የሚያስበው ግን መቅሉብ ነው ሐዲስ እንደዚህ ካያችሁ፣ እንደዚህ አይፈሰርም። ሐዲሱ ቀጥሎ ያለው ሐዲስ ይሄን ሐዲስ ይፈሰርልናል። አባባና አይደል? አቅበለ ማለት ከፊት ለፊት መጣ ማለት ነው አቅበለ ማለት ወደፊት መጣ ማለት ነው። አድበረ ማለት ወደ ኋላ ሄደ ማለት ነው። ውዱ ሲጀመር ደግሞ ማበስ ሲጀመር ከፊት ወደ ኋላ ነው እንጂ የሚሄደው ከኋላ ወደፊት አይመጣም። ስለዚህ ይሄን እንዳለ እንተውና አቅበለ ማለት ከፊት ለፊት ወደ ኋላ ጀመረ፣ ወአድበረ ከኋላ ወደፊት መጣ የሚለውን ትርጉም እንሰጠዋለን። ከየት አመጣችሁ ከተባለ አልሐዲስ القادم ቀጣዩ ሐዲስ ሐዲሱ ሙተፈቅ ዐለይህ ቡኻሪ ሙስሊም የዘገቡት ሐዲስ ነው። ነብዩ ራሳቸውን አበሱ አለ። ፈአቅበለ ከፊት ለፊት ከግንባራቸው ከፀጉር መባቀያ ጀመሩ፣ ወደ ኋላ ሄዱ። ወአድበረ ከኋላ ደግሞ ወደፊት መጡ። ግልጽ ነው አይደል? إيه، قطعي حديث وفي لفظ لهما لبخارينا لمسلم بليلا الجلالك يهن يون حديث راسي فكر الله سيال بدعا نبي جمر شابته بمقدم رأسه براسته في اللي تبال له جمره حدي جمره حتى ذهب فيهما ثلاث من مجاسون واستدوا وودغال إلى قطع ودماجراته واستدوا وودغاله ማጅራት ከኋላ ከደረሱ በኋላ ثم ردهما እንደገና መለሷቸው ሐታ ረጃአ እስከሚመለሱ ድረስ ኢለል መካን الذي እዛ ቦታ በዳአ ምንሁም የጀመሩበት ቦታ መለሱ ከዚህ ከሄዱ ወደ ኋላ እንደገና መልሰው አመጡ ማለት ነው የኋለኛውን ሐዲስ ራሱ አቅበለ ወአድበረ ያሉን ይፈስርላችኋል ሐዲስ ማለት ነው الحديث يفسر بعضه بعضا القرآن يفسر بالقرآن والقرآن يفسر بالحديث والحديث أيضا يفسر بالحديث حديثا بحديث يفسر بالقرآن ما يهون ጸጉሩ መላጣ የሆነ ሰው ወይንም በራ ያለበት ወይም የተላጨ ሰውና ጸጉር ያለው ሰው አይለያይም ወይ? ዑለማዎች አሁንም የተለያየ አመለካከት አላቸው። ዋናው እኛ ማድረጋችን ነው። ተዓቡድ ነው። ከፊት እንጀምርና ወደ ኋላ እንሄዳለን። ጸጉር ቢኖርም ባይኖርም ወደፊት እንመለሳለን። በቃ ግን እነሱ ያደረጉት ምንድነው? ጸጉር ያለው ሰው ነው ይሄን ማድረግ ያለበት ነው ያሉት። ጸጉር ያለው ሰው ወደ ኋላ ወደ ኋላ ሲሄድ ይተኛል አይደል? ቅድም ያልደረሰው ወደ ኋላ ሲሄድ ያልደረሰው ጸጉር ሲመለስ ይደርሰዋል አሉ። ሁሉም ራሱ እንደገና ጸጉር የሌለው ችግር የለም። አንድ ጊዜ ብቻ አድርገው ይቀርብ ችግር የለም ማለት ወላኪን የነብዩን ውዱእ ነው ማድረግ ያለበት። ነብዳ ቢመቀደም የረኡሲና ከፊት የሚጀምር ወደ ኋላ መሄድና እንደገና ጀመርንበት እንመልሰዋለን ማለት ነው። ኢማሙ አህመድ እና ኢማሙ ማሊክ ሙሉ ራስን ማበክ ይባል ማለት አቡ ሐኒፋ እና ሻፊዒ ናቸው። ወለው አው ባዕደ ረእስ የራሱን ከፊሉን ብቻ ማበክ ይቻላል አሉ። ሙሐዲሶች ተቀባይነት ያለውና አውላው ራጂሑ አመዛኙ የትኛው ነው? የትኛው ነው? ሙሉ ራስ ነው የሚታበቀው። ሙሉ ጸጉር ነው የሚታበቀው። ጥያቄ አለ? ይህ ላይ ጠንቀቅ ነው ያልበታል ስንት ጊዜ ነው የሚታበሰው? አንድ ጊዜ ነው የሚታበሰው። አንድ ጊዜ ነው። ሌላ ነፍስ የለም። እብኑ ልቀይም እብኑ ተይሚያ ምን ይላሉ? አንድም ሐዲስ የለም ነው ያሉት። ሁለት የሚል አንድም ሐዲስ የለም። ቅያስ ነው ወይም ሶስት የሚል ማለት ነው። ራስን ማበስ ጨረስ። وعن عبد الله بن عمرو رضي الله تعالى عنهما في صفة الوضوء عبد الله بن عمرو رضي الله تعالى عنهما عبد الله بن عمرو ማን አምር እብን ልዓስ አልቁረሺ አስለመ ቀብለ አቢ ከአባቱ በፊት እስላምን የተቀበለ ነው። አብደላ እብኑ አምር የአምር እብን ልዓስ ልጅ ነው። የአምር እብን ልዓስ ልጅ ነው። አምር እብን ልዓስ ማለት እነ ጃዕፈርን ለመያዝ ሀበሻ የመጣው ነው። ይዞ ለመሄድ ማለት ነው ለቁረሾች አባቱ እጅግ በጣም ሲያሲ ፖለቲካዊ በጣም ፖለቲከኛ የሚባል ሰው ነው። የአብደላ እብኑ አምር አባት አምር እብን ልዓስ የሚባለው አባ ልጁ ከአባቱ በፊት እስላምን ተቀብሏል። ወካነ አቡሁ አክበረ ምን ቢሰላቲ አሸረተ ሰና አባቱ 13 ዓመት ይበልጠዋል ከልጁ ማለት ይሄ ማለት በ13 ዓመት ነው የወለደው ማለት ነው። አቡሁ አክበሩ ምንሁ በሰላሰተ አሸረ ሰነ በ13 ዓመት ነው የሚሳደፈው እንደውም የወለደው ማለት ነው። እጣ ግን አይደለም ይዳር ካነ ነበረ አሊመን በጣም አሊም ነበር ሐፊዘን ሐዲስን በጣም ብዙ ሐዲሶችን ሰምቷል እና አቡ ሁረይራ እና አኢሻን ባያክልን እብነ አባስን እና አብደላ ብን መስዑድን ባያክልም እንኳ አቢደን በጣም አላህን ፈሪ አላህን ተገዢ ነበር። ሱፍ የሰነ በስልሳ ሶስተኛ ዓመተ ሂጅራ ነው የሞተው። وقيل በሰባ ተብሏል። ዓመተ ሂጅራ አቤት ምንድን ነው አምር አምርና ዑመር የሚለየው በዋው ነው። አምር ዋው ያለበት አምር ነው። ዑመር ደግሞ ዋው የለውም። አምርና ዑመር የሚለያዩት በዚህ ነው። ይሄ አምር ነው ዋው አለበት وعن عبد الله بن عامر رضي الله تعالى عنهما في صفة الوضوء قال ثم مسح صلى الله عليه وسلم برأسه ነብዩ አለይሂ ሰላቱ ወሰላም ራሳቸውን አበሱ ራሳቸውን አበሱ ስንት ጊዜ ስንት ጊዜ አንድ ጊዜ ነው ሁለት የሚል የለም ሶስት የሚል የለም ተባብለናል ኪታብ ላይ ኪታብ እንደ ቡኻሪ ነው ثم مسح صلى الله عليه وسلم برأسه نبي عليه الصلاة والسلام ራሳቸውን አበሱ وأدخل أصبعيه ሁለት ጣቶቻቸውን አስገቡ አስባሐተይን ሁለቱ ሲባሐ ጣቶች ማለት ሙሰቢሐ ማለት ነው ላኢላሃ ኢላላህ አላሁ አክበር ሱብሃንአላህ የሚባሉበት እሺ ጣት ነው እኛ ማን ነው የምንላቸው ሌባ ጣት ነው አይደል የምንለው? እነሱም ራሱ ሰባባ ይሏታል አረብ ሰባባ ማለት ተሳዳቢ ጣት ማለት ነው። በጣም ቀዝቃዛ ጣት ነው። ወላኪን በኢትዮጵያ መካከለኛ ነበር። ሰባባ ይባላል። በኢትዮጵያ ሰባባ የሚባል የነበረበት እሱ ነበር። እነሱ ነው ሰባባ ይችላል። ለማንኛውም አድኸለ ሰለላሁ ዐለይሂ ወሰለም ነብዩ አስገቡ አስበሐተይን ሁለት ሙፈቢሃ ጣቶቻቸውን አስገቡ ምናቸው ውስጥ ቢኡዙነይህ ጆሮቻቸው ውስጥ አስገቡልን። ራሳቸውን አበሱና ሲጨርሱ እነዚህን ሌባ የሚባሉትን በአማርኛ ሌባ ጣት የሚባሉትን እዚህ ውስጥ አስገቡ። ይህንኛውን አውራ ጣታቸውን ደግሞ በጆሮአቸው ጀርባ ላይ አደረጉት። በዚህ ዛሂር የሚባለው ይሄ ነው። የሰው ልጅ ህፃን ሆኖ እንደዚህ እኮ ነው የሚተኛ ይባላል። እናቱ ማህፀን ውስጥ ዛሂር የሚባለው ይሄ ነው። ይሄ ባጢን ነው። ለኛ የሚታየው ባጢን ነው። ለኛ የማይታየው ግን ዛሂር ነው። ሲተነሳ ህፃኑ ልጅ እንደዚህ ሆኖ ነው የሚባለው የሚወለደው ወይንም ማህፀን ሳለ እንደዚህ ነው የሚሆነው። ዛሂር ይሄ ይሄንኛውን ሲባሃውን ውስጥ አስገቡ፣ አውራጣታቸውን ደግሞ ከጀርባ አድርገው አበሱ ይላል። ምናቸውን ማለት ጆሮአቸው ጆሮ ማበስ ሐዲሱ በእስ ቢሆንም እንኳ በብዙ ጠሪቆች ጠንካራ ሐዲስ ስለሆነ እንጠቀመዋለን፣ ችግር የለም። ወላኪን አዲሱ ሀይያዛለኝ ወይስ ሶስት ጊዜ ነው ወይዘሮ የሚታበሰው የለም ወምሰሑ ቢሩኡሲኩም ራሳችሁን አብሱ ሲባል ጁምለት ራስ ይገባል ዞሮ ራሱ ራስን የምናብሰው አንድ ጊዜ ነው። ራስን ሙሉ ካበስን በኋላ በዛው እግር መንገዳችንም ጆሮአችንን ማበስ ነው። አዲሱ የሚል ሐዲስ እንካራ ሐዲስ የለም። ፊህ መቃል አዲስ ውሃ ለራስ ከተያዘው ውጭ አዲስ ለጆሮ ውሃ መያዝ አለበት የሚለው ሐዲሶች ሙሉን ضعيفዎች ናቸው ይላሉ من القديم في ተወህፈት አልአህዋል ለምን መጥመባና ሲንሳት አሁን እመጣለሁ አብሽር ራሱን ልንቀራው እንቀራው ثم مسح صلى الله عليه وسلم برأسه ራሳቸውን አበሱ وأدخل አስገቡ ነብዩ አለይሂ ሰላቱ ወሰለም እስቢዓይ ሁለት ጣቶቻቸውን አስቢባሐተይን ሁለት ማጥሪያ ጣቶቻቸውን አስገቡ ፊኡዙነይ በሁለት ጆሮዎቻቸው አስገቡ ወነሰሐ አበሱ ነብዩ ሰለላሁ ዐለይሂ ወሰለም ቢኢብሃመይሂ በሁለት አውራጣቶቻቸው አበሱ አላ ዛሂር ኡዙነይሂ ሁለት የሁለት ጆሮቻቸውን ጀርባዎች ይሄንን ማለት ነው እንደዚህ እንደዚህ አበሱ ማበሱን አምሳቢት ነው ወላኪን ውሃ ያዛሉ ያድሱሃል ነው ለራሴ ተያዘው ራሱ በቂ ነው ዋናው ለራሴ ተያዘው የሚለው ሶሒሁ ማለት ነው አዲሱ ሀዲስ ሰውዬ ተቃውሞ የለም ወላኪን አዲሱ አካላት ሱናውን አታገኝም አይባልም ይህን ማየት ያለባቸው አዲሱ አይ በጣም እንዲጠራልኝ ጆሮ እንዲጠራልኝ ብለው አዲሱ ከያዘ ማሻአላህ ችግር የለም ክልክል ነው ማለት አይደለም ወላኪን ያለው ሳቢቱ ይሄንኛው ነው ሱናውን ሱናውን ያገኛል በዚህኛው ብቻ ይበቃዋል ማለት ነው ለራሱ በያዘው ውሃ أخرجه أبو داود والنسائي وصحاب ابن خزيمة حديث صحيح ነው ብለዋል ምን ሲዋክ ውዱ እያደረግ ውዱ ስናደርግ ውዱእ ስናደርግ ሲዋክን መጠቀም አለብን። በመድመዷ ሰዓት ማለት ነው። እጃችንን ሶስት ጊዜ እንታጠባለን። ከዛ መድመዷ ታደርጋለህ። የዛን ጊዜ ሲዋክን ተጠቀም። ሲዋክ እንጨት ከሌለ ከእንጨት ውጭ ያለ ራሱ ስናውን ያስገኛል ያሉት ኢማም አህመድ። ለምሳሌ ጣትህን መጠቀም ራሱ ሲዋኩን ይተካልሃል። ዝም ብለህ ተጉመጥምጠህ አትተካውኸውም። በጣት አስገብተህ እንትን መነካካት አለብህ። ከቻለ ልብስ ካለ በልብስም አስገባትና መሰብሰብ ይቻላል። በልብስም ይገኛል፣ በጣትም ይገኛል፣ በኩልጌት ይገኛል፣ በእንጨትም ይገኛል። ሱም ነው ሁሉም ይገኛል። ሰዓት መድመዷ ነው የምናደርገው። ለመድመዷ እ ከውዱ በኋላ በውዱ እንደ ኩል ውዱእን እንደ መብደኢ ኩል ያ ኖርማል አጅር ታገኛለህ። ኖርማል ዝም ብለህ ሲዋክ ወድሃል፣ የነብዩን ሱና ወድሃል። ወላኪን እንደ ኩል ውዱእን ያለውን ይህንኛውን መጀመሪያ ማድረግ አለበት። ለምሳሌ ሶላት ላይ ሶላት ስትገባ ነው አይደል? ኢህራም ልታደርግ ልትኢቃም ተብሎ ልትቆም አካባቢ ሲዋክ አውጥተህ ትፍቃለህ። ሶላት ከሰገድክ በኋላ ብትልቅ ኖርማል ሱና ናገኘው። ለሶላቱ ግን መጣጥ አለበት። ያንኛው ሌላ ነው፣ ይሄንኛው ሌላ ነው። እግሩ ላይ ያላችሁ እዚህ ላይ ብቻ አናታቸውን ብቻ የሚያስነኳሉ። በአንድ እጅ ብቻ አልሱና ይለቃል። እንደውም ራሱ ዋጅብን ከተመተው ድንቅ ያደርሳል። እክትናት ሲኖርበትም ምንም እንኳ ኸላፈል ዑለማ ቢኖርበትም እንደ ሙሐዲሲን ግን በሁለት እጃቸው ይህን ሙሉ ማድረግ አለበት። በአንድ እጅ አዳርሰዋለሁ ካልክ ትችላለህ። በአንድ እጅ እንደዛ አድርገህ አሻሽል፣ ችግር የለም። ግን ሙሉ ራስን አስነካ። ሙሉ ራስነት የግድ ሁለት እጅ መሆን አለበት ማለት አይደለም። በአንድ እጅህም ራሱ ሙሉ ራስን አስነካው እንደዚህ ሙሉ ራስ መነካት አለበት። ሙሉ ራስ አይ በቃ እንዳያስቸግረ ይሁን ቅደም ተከተል ተርቲብ ተርቲብ የውዱ አደራረግ ቅደም ተከተሉ እንዴት ነው? ራሱ እሱንም ልንቀራው በቦታው ላይ አብሽር ማሻአላህ ጓጉታችኋል ማለት ነው። وعن ابي هريره رضي الله عنه ስለ ስቲንሻት ስለ ቅደም ተከተልም እንቀራለን አሁን ፍቃዎችና ዕለማት እሱ ራሱ አይቻልም። አሁንም እንቀራለን፣ ግን እሺ ልንገራችሁ። ለምሳሌ ፊታችንን ታጠብን፣ እጃችንን ታጠብን አይደል? እጅ ስንታጠብ በጣም የተተረፈረፈ ውሃ ካለ በዛው እግር መንገዳችን ይሄ ራስ ማበስ አይፈቀድም። ለራስ አዲስ ውሃ ይያዛል። አዲስ ከቧንቧው ወይም ከማንቆርቆሪያው አዲስ ውሃ ይዘን እንደዛ አድርገን ነው የምታደርገው እንጂ ከዚህ ሲልከሰከስ የነበረውን ሲከስ የነበረውን ውሃ መጠቀም አይቻልም። ለእጅ ባደረግነው ማለት ነው። ገብታችኋል? ገብታችኋል? እየገባችሁ وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ምን ይላሉ اذا استيقظ احدكم አንዳችሁ ሲነቃሉ ነብዩ አለይሂ ሰላቱ ወሰላም ሚመናሚ ከተኛበት ከእንቅልፉ ቦታ ሲነቃ ሚመናሚ ከእንቅልፉ ሲነቃ ፈሊየስተንፊር ሰላሰን ሶስት ጊዜ ባፍንጫው ውሃ ይሳብና ያውጣል። እስቲንሳርና እስቲንሻቅ ይለያያል አይደል? እስቲንሻቅ ምን ነበር? ወደ ውስጥ ማስገባት ነው። በአፍንጫ ወደ ውስጥ ውሃ ማስገባት ነው። እስቲንሳር ማለት ደግሞ ማስወጣት ነው። እስቲንሳር ብለህ ብትናገር እስቲንሻቅ ነው የሚተካል ይተካዋል። ስለዚህ ነብዩ አለይሂ ሰላቱ ወሰላም አንዳች ከእንቅልፉ ሲነሳ አሉ። ይህ በጣም ወላሂ ነው ለሊት ሲከላ ከፈለጋችሁ ወይም መስገድ ከፈለገ አንድ ሰው መንቀሳቀስ ከፈለገ ለማንኛውም ነገር ከእንቅልፉ ሲነሳ ውሃ በአፍንጫው ከሳበ በቃ እንቅልፍ የለም። ድራሽ ምን ይመስል በአፍንጫ ይህ አለይሂ ሰላቱ ወሰላም ነበር። ኢዘ ስተይቀበ አሐድኩም አንዳችሁ ሲነቃ ሚመናሚ ከተኛበት ቦታ ሲነቃ ፈለስተንፊር ሰላተን ሶስት ጊዜ ባፍንጫው አይውሰድ። ፊቱን ይታጠባል፣ استنشاق ም ያደርግ። ፊት ብቻ ከመታጠብ ይልቅ ፊቱንም ታጥቦ استنشاق ኡ በጣም አስፈላጊ استنشاق ኡ ነው። ሲፈላ ቦታ ለመሄድ ከፈለገ ለሊት ሲነሳ ሰግዶ ሊሆን ይችላል፣ ላይሰግድ ይችላል። ዝም ብሎ ተነስቶ ፊቱን ታጥቦ ሊሄድ ይችላል። ፊትን ስትታጠብ استنشاق ተጠቀም። ሶስት ጊዜ ከእንቅልፍ ስትነሳ ይህ عليه الصلاة والسلام ያሉት ነው። ተቀበ አሃዱኩም إذا استيقظ أحدكم عندك سنكا من منامه كنقله سنكا فليستنكر ثلاثا ሶስት ጊዜ ባፍንጫ ውሃ ያስገባና ያስወጣ። فإن الشيطان ሸይጣን يبيت ያድራል አላ ፈይሹሚ አፍንጫውን ትን ውስጥ ማለት ነው። ምን ነበር የሚለኝ? ምንድን ነው እዛል ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ኮሽ ነው ኮሽ ኮሽ ውስጥ ማለት ኮሽ ኮሽ ውስጥ እዚህ ያስገባና ያስወጣል። ምክንያቱም ሸይጣን እዚህ ውስጥ ያድራል። ሸይጣን እዚህ ውስጥ ያድራል። ምን ማለት ነው? ሸይጣን እዚህ ውስጥ ገብቶ ያድራል። ምን ማለት ነው? ናም ሸይጣን ይገባል። አዎ ይገባል። አላ ሐቂቀት ሸይጣን እዚህ ውስጥ ይገባል። አንድ ምንም የሚከለክል ነገር የለም። አይገርምም። ሸይጣን እዚህ ውስጥ ይገባል። ና ወይም ደግሞ ኪናያ ሊሆን ይችላል። ሰውየው ቆሻሻ ውስጥ ከተጠራቀመበት በጣም ቆሻሻ ይደብራል። እንቅልፍ እንቅልፍ ነው የሚለው ይከብዳል። ይሄ ደግሞ የሸይጣን ስራ ነው። አስቀያሚውም ሰይጣን ነው፣ ድክመት የሚያመጣውም ሰይጣን ነው። ስለዚህ እውስቱ ሰይጣንን የሚመስል የሚተካ ነገር አለ፣ እሱን አስወግደው ማለት ነው ብለዋል። ዋናው ግን አለ ሐቂቀቱ ብንፈትኑ ምንም ችግር የለም። ነብዩ አለ ሰላቱ ወሰላም የተናገሩት ሌላ ሐዲስ አለ። ሸይጣን የጅሪ ፊ ፊ ደሚ አው ፊ መጅራ ደሚ ብኒ አደም በአደም ልጅ በደም ቱቦ ውስጥ መንቀሳቀስ ይችላል ብለዋል ነብዩ አለ ሰላቱ ወሰላም። እንደውም አንድ ጊዜ ኤቲካስ ባደረጉበት ቦታ ሶፊያ ጋር አንድ ላይ ቆመው እያለ በጨለማ ሌሊት ሁለት አንሳራዊ ሰዎች ሲሮጡ ነብዩን በርቀት አያቸው ከሴት ጋር ቆመው በጣም ደነገጡና ተመለሱና በሌላ መንገድ አስቡ። ልክ ነብዩን ሴት ጋር ቆሞ ሲያቸው ደነገጡና ተመለሱ። ኖ ኖ ኖ ኖ ኖ ኖ አላሪስ ምትም አሏቸው። ኖ ኖ ኖ ኖ ኖ አለ አብይ ሶፍየቱ ዘውጀ እቺ ምስኪና ሶፍያ ናት። ለምን እንዳይጠራጠሩ ነው። አንተ ያ ረሱላህ እርሶን ያ ረሱላህ እርሶን እንጠራጠራለን እንዳል ላ እነ ሸይጣን የጅሪ ፊ في መጅራ ደሚ ብኒ አደም በአደም ልጅ በደም ቱቦ ውስጥ የመንቀሳቀስ አቅም አለው። ሊቀይራችሁና የሆነ ነገር ውስጥ ሊያስገባችሁ ሊከታችሁ ይችላል። የሰው ልጅ በማያውቀው ነገር ብዥታ ውስጥ ገብቶ ሲባክን ነው የሚያደርግ። ሰዎችን በመጠራጠር የሆነ ነገር በመጠራጠር ምንም በመጠራጠር በሚስቱ የሚያጋለ በባሏ የሚታጋለ በጎረቤቱ በጓደኛው ምን በጠርጣሪ ዝም ብሎ ባልተባለ ነገር ሸይጣን እንደዚህ ነገር ያደርጋል። በሰው ልጅ ላይ ደግሞ ሶስት ሁለት ክዳን የሌላቸው ክፍቶች አሉ፣ ጆሮና አፍንጫ። አፍን ነብዩ አለይሂ ሰላቱ ወሰለም ሲያዛጋችሁ ሸይጣን እንዳይገባ አፍኑት ወይንም ለእንትኑን ማዛጋትን ለማድረግ ሞክሩ ብለዋል። አፍንጫና ይሄ ግን ክዳን የለው መክደን አንችልም። በሁለቱ የመግባት እድል በጣም ሰፊ ነው ነው የሚለው አፍንጫ ውስጥ ይገባል ቢባል አይከብድም። አላ ሐቂቀት ይሆናል። ግልጽ ነው። አልካት ና ወላኪን ምን እንዳለ ታውቃለህ? በእንትን ሰዓት ይሄ አላ ሐቂቀት እንኳ ባይሆን አላ ሐቂቀት ባልሆነው መልኩ ትጠቀማለህ ማለት ነው። እዛቻን ለማስወገድ ይጠቅማል። አላ ሐቂቀት ለሆነ ማለት ነው። አላ ገይሪ ሐቂቀት ለሆነ ይጠቅማል። አላ ሐቂቃ ያጋጣሚ አዝካሮችን ቀርቶ ከተኛ አንድ ሰው ሸይጣን አይቀርበውም። ስለዚህ ሸይጣን ላያድን ይችላል። ውስጡ ናዓም ማህፉዝ ይሆናል። በዚህ በዚህ ጊዜ ማህፉዝ ይሆናል። ወላኪን በዚህኛው ቀውል ደግሞ ትጠቀማለ። በየትኛው በየትኞቹ ዑለማዎች ባሉት ራሱ ሸይጣን እንኳ ባይሆን ሸይጣንን የመሰለ የተለያየ ቆሻሻ ውስጥ ላይ መጠራቀም የሚለውን ይጠቅማል። ወአንሁ አሁንም ከአቡ ሁረይራ ወአንሁ ከአቡ ሁረይራ إذا استيقظ أحدكم አንዳችሁ ሲነቃ من نومه ከእንቅልፉ ሲነቃ من منامه ና من نومه ሆነ እንቅልፍ ማለት ነው ሁለት من نومه ከእንቅልፉ ሲነቃ فلا يده እጁን እንዳይጨምር አሉ في ال እቃ ውስጥ እጁን እንዳያስገባ ውጭ ላይ መጀመሪያ መታጠብ አለበት إذا أحدكم አንዳችሁ ሲነቃ من نومه ከእንቅልፉ ሲነቃ ፈላ የግሚስ እጁን እንዳይጨምር ፊልኢናኢ እቃ ውስጥ እጁን እንዳያስገባ ውሃ ሀታ የግሲለሃ ሰላትን ሶስት ጊዜ አጥቦ እንጂ መጀመሪያ ውጭ ላይ ሶስት ጊዜ አጥቦ እንጂ እጁን ውሃ እንዳይጨምር ቁለተይን ይሁንም ዲነ ቁለተይን ይሁንም አገባን ማለት ዲነል ቁለተይን ይሁን ራሱ ይነጀሳል ብለን አይነጀስም። መልኩ ካልተቀየረ ሶስት ባህሪያቱ ካልተቀየሩ አይበላ አይነጀስም ብለን ለመነጀስ ብቻ አይደለም አስጠያፊ ነው። አስጠያፊ ነው። አይጨምር ይችላል አይጨምር ይነጀሳል ዱነል ቁለተይን የሆነ ውሃ ይነጀሳል ቢሙጀረድ ሙላቀት ነጃሳ ነጃሳ በመግባቱ ብቻ ይነጀሳል ያሉ ሰዎች ነጃሳ ከሆነ ይነጅሰዋል ነጃሳ ካልሆነ ደግሞ አለመጨመሩ የተሻለ ነው ለማንኛውም ውጭ ላይ መጀመሪያ ሶስት ጊዜ መታጠብ አለበት ገብታችኋል ለምን ኢለቱ ምንድነው ፈኢነሁ ላ የድሪ አያውቅም ይህ ሰው አይነ ባተት እጁ የት እንዳደረች አያውቅም። እጁ የት እንዳደረች አያውቅም። የት እንደነበረች እጁን አያውቅም። ይሄ ማለት ዑለማዎች ምንድነው እለቱ ምክንያቱ? አይ እጁ የት እንደሆነ ስለማያውቅ በቃ ኢለቱ ሶስት ጊዜ ውስጥ ለይተው እጁ የት እንደነበረች ስለማያውቅ ምን የት ይሄዳል? ሁለት አይነት አመለካከት አላቸው። የአጋጣሚ ያለ استنجاء ተኝቶ ሰውነቱን እጁን ሲያሻሽ ብዙ ቦታ ላይ የመድረስ እንትን chance አለው እዚህ አንድ ይሄ ሊሆን ይችላል። ይሄም ራሱ ግምት ነው። እነ ኢብኑ ተይሚያ ደግሞ የመረጡት ሸይጣንን ይነካልና ነው ብለዋል። ሸይጣንን ሲዳብስ ያድራልና ነው። እንደውም ከላይኛው ሀዲስ ጋር ተቀራራቢነት ስላለው ነው ሸኹ እዚህ ላይ አፈት ላይ ያመጡት ብሎ ነው የተናገረው። ገባሽ ሸይጣንን ሊነካ ይችላል። ናም ሰውነትንም እስቲንጃ ሳያደርግ ተኝቶም ከሆነ አሁንም ሊነካ ይችላል። ናም ወይም የለቱን አናውቅም። በቃ ሲነቃ ምን ያድርግ ይባላል። አይነ ባተት ሄዶ አያውቅምና ነው። ታስሮ ቢተኛት ያሏል። እጅን እንደዛ አስሮ ቢተኛ አሁንም አይነ ባተት አያውቅም። ለምን ሸይጣን ይነካዋል ካል በሸይጣን ይሻጠባል። ለምን ያንኛው ምክንያት ሲያጠፉባቸው ነው። እነዛኞቹ ምንድን ነበር ያሉት? ስቃዎቹ አይ ሰውነቱን ሲዳብስ ስለሚያደር የስንጃ ቦታዎችን ሊነካ ይችላል አሉ። ኢለታችሁ ይሄ ነው። አዎ ይሄ ለመሆኑ ደግሞ ሀዲስ ሌላ ደሊል የለም። እሺ እጁ ቢታሰርና ቢተኛ ታላቁ አይ እንደዛ ከሆነ አይፈጠርም ማለት የሚገርመው አይቻልም። አሁንም አይነ ባተት ሄዱ አያውቅም። ሸይጣን ሊነካ ይችላል። ስለዚህ ዒለቱ ሸይጣንም ሊሆን ይችላል፣ ዒለቱ ሰውነትን ሊነካ ሊሆን ይችላል። እሺ ቀንና ሌሊት ቀንስ ቢተኛ ለሊት ቢተኛ መታጠብ አለበት ሶስት ጊዜ ቀን ቢተኛ ይህን ጅምሁር አልዑለማ እና ኢማሙ ሻፊዒ መታጠብ አለበት ብለዋል። ሌሎቹ ግን መታጠብ የለበትም ነው ለሊት ነው ይሄ ነገር የሚሆነው እንጂ የሰው ልጅ ቀን እንደ ሌሊቱ ራሱን ስቶ ላይተኛ ይችላል የሚል ግምት ሰጥተዋል። ወላኪን ኢማሙ ሻፊዒና ጅምሁር አልዑለማ ቀንም ቢተኛ ሌሊትም ቢተኛ ከእንቅልፉ ሲነቃ ምን ያድርግ? ሶስት ጊዜ ይጠብ እጁን ሐዲሱ ሙተፈቅ አለህ ነው። ወሀዳ ለክ ሙስሊም የሙስሊም አገላለጽ ነው። እየገባችሁ ነው። ወአለቂ ብኒ صبيرة رضي الله تعالى عنه قال قال رسول الله صلى الله عليه وسلم የአላህ መላእክተኛ ምን ይላሉ? አስቢግል ውዱአ ውዱእን አሳምረህ አዳርተህ አድርግ ይላሉ ነብዩ አለይሂ ሰላቱ ወሰላም። አስቢግል ውዱአ አስቢግል ውዱአ ወባሊግ አስቢግ አህሲን የተለያየ አገላለጽ አለ። አሳምረህ ውዱእ አድርግ፣ አዳርስ፣ ባሊግ أبكي غلوب أ ودون عدار ثابت وخلل بين الأصابع بقاطو السمكة كلها اللون خلفل لازم مالك ما خلفل خلفل وبالغ في الاستنشاق بالاستنشاق إن بعض القهوة بنسمة تبدأ جزيء الآن بكثرة أيام تأتوا إلا أن تكون صائما ومن يهم كنده هنا فكر ومن يهم كنده هنا فكر أخرجه الأربعة عرفت زبد الوطال وصحب ابن خزيمة ابن خزيمة حديث كان مظلوان ولأبي داود في رواية ለአቡ ዳውድ በሌላ ዘገባ ምን የሚል አለ? ኢዳ ተወደተ ፈመድመድ የሚል አለ። ውዱ ካደረክ መድመዷን ተጠቀም ብለዋል ነብዩ አለይሂ ሰላቱ ወሰለም። መግመጥመጥ ማለት ነው። እሺ መድመዷና እስቲንሻቅ ይወጅባል አይወጅብም? ምን ነበር ያለው? ዑስማን ሐዲስ ላይ ጅምለትን ዝም ብሎ ነው የተናገሩት። መጀመሪያ ውሃት መጡ፣ ሶስት ጊዜ እጃቸውን አጠቡ፣ መድመባ አደረጉ፣ ሲሳ አደረጉ፣ ፊታቸውን አጠቡ፣ ራሳቸውን አበሱ፣ ምን እንዳለ እዚህ ውስጥ ምንና ምን አለ? ፈርድና ሱና ዋጅብ ምን ሸርጥ ምን አለ አይደል? ዋጅብ ነው ዋጅብ አይደለም? ምን ብዬ ነው ቀራችሁ? መዝመዷና እስቲንሻቅ ዋጅብ ነው ዋጅብ አይደለም? ዋጅብ ነው ዋጅብ ነው። ያዙ ይወጅባል። መጉመጥመጥ ዋጅብ ነው። እስቲንሻቅም ዋጅብ ነው። ከውዱ ጋር ይደመራል። አንድ መቅረት የለበትም። ምክንያት ነግሬያችሁ ነበር። በሌላችን ምን ምን ነው ዋጅብ ነው ለሚለው ዝም ብሎ ተነስቶ ከፊት አይጀመርም። በቃ ከፊት አይጀመርም። መትመዷ እስቲንሻቅ የግድ መኖር አለበት። በሌላችን ምን ነበር ያለው? አንደኛ ለነብዩ አለ ሰላቱ ወሰለም አይው በዚህ ሐዲስ አይሻ በዘገበችው እንደና በዘገቡት ሐዲስ ማለት ነው። ለከ ምን አለ? ኢዛ ተወበእተ ውዱእ ስታደርግ ፈመድምድ መድመዷን ተጠቀም ብለዋል። ትዕዛዝ ነው። ትዕዛዝ ደግሞ በግዳጅ ነው የሚተረጎመው በዋጅብ በትእዛዝ በዋጅብ ነው የሚተረጎመው። እዛ ለሚእቲም ታሪፉን የፍሪሱሁ አውጁዲ ከዋጅብነቱ የሚያስቀረው አይ ችግር የለም የሚል እስካልመጣ ድረስ ፈመድመድ መድመዱ አድርግ ብለዋል። ይወጅባል። አንድ ሌላ ምን ነበር ያልኳት? ዋጅብ ለመሆኑ መረጃ ነብዩ አለይሂ ሰላቱ ወሰላም በውዱአቸው ሁሉ አንድ ቀን መድመዷና ስንሻጥን ትተዋል የሚል የውዱ አደራረግ ባህሪ አልደረሰም። ትተውታል። ስለዚህ አሁንም ሁለት ገሌት ይሄንን አመት እነማን መድመዟና ሲሳቅ ዋጅብ ነው የሚሉ ሰዎች ይሄንን አመጡ መረጃ ነብዩ ትተውት አያውቁም። አንድ ሁለተኛ በትእዛዛቸው ይዛ ተወበተ ውዱ ስታደርግ ከመድመድ መድመዱ አድርግ ብለዋል፣ አድርገዋል። ይህን ሁለት መረጃ አድርገው ይወጅባል ያሉት ሰዎች ይህን አይወጅብም ያሉት ሰዎች ደግሞ ምንን አመጡ? የቁርአን አያው ያ አዩሃ አለዚነ አመኑ ኢዛ ቁምቱም ኢለ ሶላቲ ወደ ሶላት ስትቆሙ ፈግሲሉ ውጁሃኩም የሚለው ፊታችሁን እጠቡ ነው እንጂ ያለው ተመድሚዱ ስመቅስሉ ጁሃኩም አላለም። መድመቱ አድርጉ ከዛ ፊታችሁን እጠቡ አላለም ይላሉ። እሺ ለዚህ መልስ አላችሁ ይወጅባል የሚሉ ሰዎች እነዚህ ምን ብለው ነው የመለሱላችሁ? እ ፊት ሁለት አይነት ፊት ሁለት አይነት አስተሳሰባለ ወይም ሁለት አይነት ነው ነው አይደለም? ውስጣዊና ውጫዊ ራሱ መድመቷና ሲሻቅ እዛው ፊት ውስጥ ነው። ፈግሲሉ ውጁሃኩም ማለት መድመዷም አድርጉ እስቲንሻቅም አድርጉ፣ ግልጽ የሆነውን ፊታችሁን እጠቡ ማለት ነው። አንድ ላይ እዛው መድመዷ ፊትን ከማጠብ ይመደባል፣ እስቲንሻቅም ፊትን ከማጠብ ይመደባል። ይህን ብለዋቸዋል ቀርተዋል። እንደውም ራሱ ወላሂ ይችን የቁርአን አያ ሐዲሱ ራሱ ይፈስራል። ነቢዩ አለይሂ ሰላቱ ወሰለም በተግባር ፈስረውታል። ከፊት አይደለም የጀመሩት ከመድመዷ ነው። አሃ መድመዷና እስቲንሻቅ ራሱ ከፊት ይመደባል ማለትም ቁርአኑን ራሱ በሐዲሱን ፈስረዋል። አንድ ደሊላቸው ይሄ ነው። አንድ ደሊላቸው መድመዷና ሲሳት አይወጅብም የሚሉት ፉቃሃዎች ደሊላቸው የቁርአን አያና ሌላ እንደ ሐዲስ አላቸው። አሽሩ ሚን ሱነኒል ሙርሰሊን የሚል አለ። ከሙርሰሎች ሱና ይመደባሉ ይላል። ለምሳሌ ጸጉርን የብብትን ጸጉር ማስወገድ፣ ምን ማሳደግ፣ ዋክ መጠቀም ይቆጥር ይቆጥርና እስቲንሻጥ መድመዷና እስቲንሻጥ ብሎ ይቆጥራል። ይሄ ሱና ነው። ይሄም ራሱ መልስ አለው። ይሄን ለሱና አድርጎ መረጃ አድርጎ አምጥተው ነበር። እንደ አስሩ ምን ሱነኒል ሙርሰሊን እኮ ማለት ባታ እንድታደርጉት የሚበረታታ ባታደርጉት ችግር የሌለው ማለት እኮ አይደለም። እዚህ ቦታ ላይ من سنن المرسلين ሶላት መስገድ ለምሳሌ ዙሁር መስገድ የረሱሉ ሱና ነው። ሱና ነው ማለት የነሱ አካሄድ ነው ማለት ነው እንጂ ብታደርጉት ጥሩ የሚበረታታ ባታደርጉት ችግር የሌለው ማለት አይደለም። ይቺ rule የመጣቸው ፉቃዎች ናቸው ያመጧል። ሀዲሱ ላይ ግን من سنن المرسلين ብለው ነብዩ ሲገልጹ ዋጅብ አይደለም ማለታቸው አይደለም። ለዚህ የማይሄዱላችሁ ነው ገብታችሁ ስለዚህ እንዳታቁለ ገብታችኋል እሺ ውዱን አዳር ወኸሊ በይነል አሳቢ በጣቶች መካከል ያለውን ፈልፍል ወባለ ፍልስቲንሻት በስቲንሻት ከፍተኛ ሁኔታ ሳበው ኢላ አንተ ኢላ አንተ ኮነ ሳይመን ጾመኛ ሆንክ እንደሆነ ሲቀር ጾመኛ ከሆነ ግን ሰውየው ሊያፈጥር ስለሚችል ወደ ውጭ በጣም ነፋት የለበትም ጾም እንዳያስፈጥረው ማለት ነው አመታት የለበትም አመልጦት ቢገባ ችግር የለም አውቆ ባይሆን እስቲንሻቁን ሙባለጋ እንዳታደርግ በጾም ተብሏል አውቆ ካደረገ ያስፈጥረዋል አመልጦት ከገባ ግን አያስፈጥረውም ችግር የለም ውሃው ከደረሰ ደግሞ ተክሊል ወይም መፈልፈሉ ዋጅብ ነው ማለት አይደለም ውሃው የሚደርስ ከሆነ የግድ መፈልፈል አለበት፣ ዋጅብ አይሆንም። አምር ቢሆንም እንኳ ማለት ነው እ እ መጀመሪያ አዎ የመጀመሪያው ፊትን መድመዷ ከማድረጋችን በፊት እስከ ሰዓት የምናስርበት ድረስ ወይም እስከ ኩዓችን ድረስ ነው የምታጠበው መዳፍ ማለት ነው። የመጀመሪያው እ ኧረ ነዓም ሱና ሱና ሱና አዎ ዋጅብ ዋጅብ ያልሆነ አዎ ዋጅብ አይደለም ዋጅብ አይደለም ዋጅብ አይደለም መድመዷ ሳያደርጉ ከፊታቸው ጀምረው ውዱ ያደርጉና ሶላት ይሰግዳሉ። ሶላታቸው ይበላሻል። አይ ጃሂል ከሆነ አይበላሽም። ጃሂል ከሆነ አይበላሽም። ገና አንድ የጎደለበት ነገር አለ። ሶላቱን አበላሽቷል ሳይሆን አሁን በብዙ ነገር ይጠየቃል። يوم القيامة አላህ ይሄ ሰውዬ ወይ ጥሩ ነጋዴ ነው ወይ ጥሩ ተማሪ ነው። መልካቱ ዲን ላይ ተይቶበታል ተኝቶበታል። አሁን ግን እየሰራ ነው። ይሄ ጥያቄ ምልክት ውስጥ ያስገባዋል። አሁን ግን ጃሂሎች በሚያጠፉት ጥፋት ሶላት ተበላሽቷል አንለው። ይህን ራሱ አንተ እዚህ ተራፍተው የሚሰግዱ ይችላል አይደል? አጫጭር ቲሸርት እየለበሱ ስጁድ ሲያደርጉ ወይም ሩኩ ሲያደርጉ ይገለጣል። ያ ሰው ሶላቱ ተበላሽቷል አንልም ለመጀመሪያ ጊዜ። ለሁለተኛው ጊዜ ግን ከነገርከው በኋላ ካደረገው ሶላቱ ይበላሻል። ከተማረ በኋላ ካደረገው ሶላቱ ይበላሻል። ከመማሩ በፊት ያደረገው ሶላቱ አይበላሽም። ግን ዝም ብሎ ቀጥሎ በጅህልናው ኑሮበት ከሆነ ለምን ተኛህበት ድንህ ላይ የውመል ቂያማ ሰይስአሉ አማመ ረሲክ የማይቀር ጉዳይ ነው። እህ ቆሻሻ ነው። አዎ የትሞታ መደረግ አለበት። አስር ኢንሻአላህ አላህ ይጠብቀን ማለት ነው። ባክቴሪያ ምናምን ግልጽ ነው አይደል? وعن عثمان رضي الله تعالى عنه أن النبي صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ካን ነበሩ ይኸልሉ ሊህየተሁ ጢማቸውን ይፈለፍሉ ነበር። ሲልወዱ በውዱ ጊዜ ጢማቸውን ይፈለፍሉት ነበር። ጣታቸውን እያስገቡ እንደዚህ ያዳርሱት ነበር ማለት ነው። ይሄ ሁለት አይነት አለ ዑለማው ዘንድ መፈልፈሉ ዋጅብ የሆነ መፈልፈሉ ሱና የሆነ ውስጥ ገብቶ ማለት ነው። ጣት እያስገቡ በውሃ إذا كان غير كثيف ደንዳና ወይንም በዛ ያለ ጢም ካልሆነ መፈልፈል ዋጅብ ነው፣ ይወጅባል፣ መዳረስ አለበት። ሞላ አለ ጢም ከሆነ ግን መፈልፈሉ አይወዝም። ከላይ ያለው ዝም ብለን አቀብለ كثيف ና غير الكثيف በምን ይታወቃል? ከፈንድ ፈተን ፊት ለፊት የምታወራው ሰው ውስጥ ሰውነትን የሚያየው ከሆነ غير كثيف ነው። ውስጥ ያለው ሰውነትህ የማይታየው ከሆነ ፊት ለፊት ያለው ሰው كثيف ነው ማለት ነው። የማይታየው ከሆነ ገባችሁ? ይህንን ፈልፍሎ ነቢዩ ዓለይሂ ሰላቱ ወሰላም ካነ ዩኸልሉ ይፈለፍሉ ነበር፣ ሊሕየተሁ ጢማቸውን ይፈለፍሉ ነበር። ቢልውዱኢ በውዱእ ጊዜ ሲታጠቡ እንደዚህ እንደዚህ እያደረጉ ያስገቡ ነበር። ጣፋቸውን በዚህ ይችላል መፈልፈል ማለት እኮ ፀጉሩ ግን ፀጉሩ ስር ውሃው እንዲደርስ ማድረግ ማለት ነው። መፈልፈል ማለት ፀጉርን ወይንም የቂምን ፀጉር መፈልፈል ዋጅብ ነው ወይ? አው ዋጅብ ነው። ጸጉሩ ምን ከሆነ አነስተኛ ከሆነ ይወጅባል። ጸጉሩ ደንዳናና ሰፊ ብዙ ከሆነ ግን አይወጅብበትም። ማስቸገር ነው፣ ችግር መፍጠር ነው። አለመሸቀቱ ተጅልቡ ሰይፊ ነው። አልገባችሁም? መልከት ምን ያላችሁ እ نعم አቋለ ዑለማ ይሄን ይፈታል። ጅማቸውን ይፈለፍሉ ነበር፣ ጅማቸውን ግን ዋጅብ ነው ዋጅብ አይደለም እንደ ዑለማ መሸጣ ብዙ ቦታ ላይ አንድ ኡሱል አላቸው ዑለማዎች። አስቸጋሪ የሆነ ነገር አንዳንድ ጊዜ መገራራት ይመጣል። አሁን በጣም ጠጉሩ ከፊፍ ከሆነ ሰውየው ሁልጊዜ እያስገባ እንትን ብል ማለት ችግር መፍጠር ነው። ስለዚህ ከላይ ከፊቱ የሚመደበው ይሄ ነው። ዝም ብሎ ማጠብ ችግር የለም። ዑለማዎች ናቸው። ولكن النبي عليه الصلاة والسلام كان يخلل لحيته في الوضوء ووضوء በውضوء ጊዜ ጸጉራቸውን ጭማቸውን ይፈለፍሉ ነበር ፈልፍል ካለህ ማለት ስታበቅ አخرجه الترمذي ترمذي ዘግቦታል وصاحب ابن خزيمة ابن خزيمة من الحديث صحيحنا بلا ብለዋል وعن عبد الله بن زيد رضي الله تعالى عنه عبد الله بن زيد رضي الله تعالى عنه أن النبي صلى الله عليه وسلم يا الله ملاكتنا أوتي عمد الله ቢሱሉሰይ ሙድን ያንድ ሙድ ሁለት ሶስተኛ ያንድ ሙድ ሁለት ሶስተኛውን አመጡላቸው። فجعل يدلك ذراعيه فجعل ተያያዙት ወይም ያደርጉ ጀመረ። يدلك ذراعيه ክንዳቸውን ይፈገፍጉ ጀመር። በቃ ውሃ በጣም ትንሽ ስለሆነች ነው። wow! ثلثي مد አንድ ሙድ ነው። የአንድ ሙድ ሁለት ሶስተኛ ነው የመጣላቸው። አንድ ሙድ ማለት 625 ግራም ነው። ይሄ ማለት 0.625 ሊትር ማለት ነው። የዚህ ሁለት ሶስተኛ ብትቀንሰው በሁለት ሶስት በሶስት አካፍም በሁለት አዳይ ስለ ሶስት አካፍ ይመጣል? የሆነ 0.4 ምናምን ነው አይደል 0.4 የሆነ ነጥብ ይመጣል። ያ ሊትር ማለት ነው። ያ ማለት ደግሞ ኮካኮላ ስንት ናት? 300 ሚሊ 300 ሚሊ ሊትር ናት አይደል? ከኮካኮላ ትንሽ ማለት ነው። አንድ ኮካኮላ እና የተወሰነች ሌላ 0.1 ሊትር ማለት ነው የምንጨምርበት። በጣም ትንሽ ነው። በዛች ሁሉ ሲያደርጉ ነብዩ አለይሂ ሰላቱ ወሰለም በቃ ለማንኛውም መንገራችሁ አካፍላችሁ ደረሱበት። አንድ ሙድ በል አንድ ሙድ 625 ግራም ነው። አንድ ግራም ማለት ደግሞ አንድ ሚሊ ሊትር ማለት ነው። በውሃ ደሚስቲን ወሰድ እኮ ነው። አንድ ሺህ ኪሎ ግራም ፐር ሜትር ኩዊድ ስንት ሊትር ነው? ስሜት ነው ሺህ ኪሎ ሜትር ፐር ሜትር ኪዩብ ስንት ሊትር ነው? ሁለት ሺህ ዘጠኝ ሺህ ምን እ አንድ አንድ ሺህ ሊትር ነው። አንድ ሜትር ኪዩብ ስንት ስንት ስንት ሊትር ነው? አንድ ሺህ ማለት ነው አይደል? አንድ ሺህ ኪሎ ግራም ፐር ሜትር ኪዩብ ማለት አንድ ሺህ አንድ ሺህ ሊትር ማለት ነው። አንድ አንድ ኪሎ ግራም ማለት አንድ ሊትር ማለት ነው። በቃ ኮፒ የተክቲቡን ማጥፋት አንድ ሺህ ኪሎ ግራም ማለት አንድ ሺህ ሊትር ማለት ነው። የተክቲቡን አጥፋት ያ ማለት ግራሙን በሚሊ ሊትር መቀየር ማለት ነው። 625 ግራም ነው ማለት እኩል ነው ስንት ስንት ሚሊ ሊትር ማለት ነው? 625 ሚሊ ሊትር ማለት ነው። ይሄን ደግሞ ልሽ በስንት ታፍልኩና ደም ትንቀይር አነስተኛ ውሃ ነብዩ عليه الصلاة والسلام ውዱ ያደረጉባት አነስተኛ ውሃ ነው። የአንድ ሙድ ሁለት ሶስተኛ በዚህ ነው ውዱ ያደረጉ አነስተኛ minimum አይቺ ነው። minimum maximum ደግሞ አንድ ሙድ ነው። ግራም ወይንም ማለት ሚሊ ሊትር ሚሊ ሊትር ነው ሚሊ ሊትር ወይንም ደግሞ ግራም أوتي بثلث مد فجعل يدلك ذراعيه أخرجه أحمد وصححه ابن خزيمة قلت هنا አንድ ሙድ ማለት እፍኝ ማለት ነው። በነብዩ እፍኝ አንድ ቁና ስንት ሙድ ነው? ሰዓል ዓረብ አራት ሙድ ነው አይደል? አራት ሙድ ሁለት ሺህ አምስት መቶ ግራም ማለት ነው። ሁለት ነጥብ አምስት ኪሎ ግራም ወይ ወደ ውሃ ከቀየራችሁ ሁለት ነጥብ ሊትር አንድ ቁና ማለት ፈጃለ የድልኩ ዚራአይህ ፈጃለ የድልኩ ዚራአይህ ክንዳቸውን ይፈገፍጉ ነበር ነብዩ አለይሂ ሰላቱ ወሰላም የአንድ ሙድ ሁለት ሶስተኛ ውሃ ተመጣላቸው ኡቴ ቢሱሉተይ ሙድን በአንድ ሙድ ሁለት ሶስተኛ ውሃ አመጡላቸውና ፈጃለ ነብዩ አለይሂ ሰላቱ ወሰላም አደረገ የድልኩ ይፈገፍጉ ጀመር ዚራአይህ ክንዳቸውን ለምን ውሃው በጣም ብዙ ስላልሆነ እንደዚህ እያደረጉ የሚያዳርሱ እየፈገፈጉ ማለት ነው ቧንቧ ላይ ስናደርግ በጣም ብዛት ውሃ ስላለ ዝም ብለህ ታፈሰዋለህ ትከተለዋለህ እንጂ መፈግፈግ ምናምን ነገር ብትሆን ችግር የለም። ወላኪን ውሃው ትንሽ ከሆነች ለማዳረስ ስትል ራስህ የምትመራው ውሃው እየወሰድ ከሆነ እያሽከረከርክ ዱስ አደርጋለሁ። መፈግፈግ የዛ ጊዜ ሊወጅብህ ይችላል። መዋነስተኛ ከሆነ ማለት ነው ለማዳረስ ግልጽ ነው። አንድ ሙድ ስንት ግራም وعنه انه راى النبي صلى الله عليه وسلم وعنه عنهم كعبد الله بن زيد انه راى النبي صلى الله عليه وسلم راى النبي صلى الله عليه وسلم نبينا أياته يأخذ ሲይዙም ባያቸው ሲጠቀሙ አየኋቸው لاذنيه ሊኡዙነይህ ለሁለት ما ان ውሃ ሲይዙ አይቻቸዋለሁ አለ። አይቻቸዋለሁ ነብዩን የእኹዙ ሲይዙ ሲጠቀሙ ሊኡዱነይህ ለሁለት ጆሮዎቻቸው ማአን ውሃ ኺላፈ ውጭ ማለት ነው። አልማ አለዚ ከዛ ውሃ ውጭ አኸዘሁ ለራሳቸው ለማበስ ከያዙት ውሃ ሌላ አዲስ ለጆሮአቸው ሲይዙ አይቻለሁ ኺላፍ ሌላ ማለት ነው። አልማ አለዚ ከዛኛው ውሃ ሌላ አኸዘሁ ሊረእሲ ራሳቸውን ለማበስ ከያዙት ውሃ ውጭ ሌላ ውሃ ለጆሮአቸው ሲይዙ አይቻለሁኝ አለ። ቅድም ምን ነበር ያለው? አዲስ የሚል የለም ነበር አይደል ያልኳችሁ? هذا الحديث ضعيف በጣም ዋሂ ነው ማለት በጣም ضعيف ያለ أخرجه البيهقي بيهقي يزغبوتال وقال إسناده صحيح سند صحيح ولكن ولكن الحديث ضعيف አዲሱ ግን ضعيف ነው እያንዳንዱ መንገድ ይላሉ እያንዳንዱ ተፈተል አህወዴ ላይ ሙባረክ ፉሪን እኔ ለጆሮአቸው አዲስ ውሃ ያዙ የሚለው ሐዲስ ብዙ ሐዲሶች አሉ ብዙ ሐዲሶች አሉ። ወላኪን ሁሉም ዶዕፍና አለበት መጠንከር እንኳ ደረጃ አይደርስም። ስለዚህ ዋናው ራሱ ቀጥሎ የሚመጣው ሐዲስ يدلو على حدث وقال اسناد صحيح سند صحيح من الباب حدثو كم ضعيف وصحه الترمذي ايضا ترمذي حديث صحيح وبلوتان ولكن ايضا أهنم ضعيف ነው ደካማ ነው حديث وهو عند مسلم ومسلم ذن من هذا الوجه በዚህ አቅጣጫ በዚህ ዙሪያ ላይ ሙስሊም ዘንድ የሰፈራለ ምን የሚል ይህን በተመለከተ ማለት ለጆሮ አዲስ ውሃ መያዝን በተመለከተ ወይም አለመያዝን በተመለከተ ሙስሊም ዘንድ አላል እዩ ወሆ ይህ አገላለጽ እንደ ሙስሊምን ሙስሊም ዘንድ ምን ሀዘል ወጅ በዛ አይነት እንዲህ መጥቷል ቢለፍ በሚለው ቃል ነው የመጣው ወነሳሃ ነብዩ አበሱ ቢራእሲ ራሳቸውን አበሱ ይላል ዲማኢን በውሃ አበሱ በምን አይነቷ ገይረ ፈድል የደይህ እጃቸው ላይ ከተረፈው ውጭ አለ አዲስ ውሃ ይዘው ራሳቸውን አበስንም ነው ወሆል መህፉዙ ከዑለማዎች የተገኘውም መህፉዙን ተሰምዶ ከተለያዩ ሊቃውንቶች ወደ ሊቃውንቶች የተረማመደው ይህ ነው። ያንኛው ሰውዬ ገልብጦ ነው ያመጣው። ተመልከቱ። ለራስ ከያዙት ውሃ ውስጥ ለጆሯቸው አዲስ ውሃ ተጠቅመዋል አለ። እዚህ ላይ የቀያየረው ነገር አለ። እንደዛ አይደለም። እጃቸውን ታጠቡና ይሄን እጃቸውን አጠቡ፣ ቀጠሉ፣ ሌላ ውሃ መጡ፣ ይሄንን አጠቡ። ግራቻቸውን ካጠቡ በኋላ መጨረሻ ላይ አዲሷ ለራስን የተጠቀሙ አዲሷ ለራሳቸው የያዙ ነው እንጂ የሚባለው ለራሳቸው ከያዙት ውሃ ውስጥ ለጆሯቸው ያዙ። ወደፊት ነው የወሰዱት። ገብታችኋል ያልኳችኋል። መባል ያለበት እንዴት ነው? ራሳቸውን ለማበስ የተጠቀሙበት ውሃ እጃቸውን ሲታጠቡ ከነበረውን ጥንቃቄ ሳይሆን አዲስ ውሃ ነው ለራሳቸው ማደት የተጠቀሙ። ይሄ ነው ትክክለኛው ሐዲስ መህፉዝ። ሰውየው ግን ያለው ኋለኛው በይሀቅይ ዘገቡት ላይ የተባለው ያለው ሐዲስ ግን የሚለው ምንድነው? ራሳቸውን ለማደስ ከተጠቀሙበት ውሃዎች አዲስ ለጆሮአቸው ይዘዋል ብሎ ነው የተጠቀመው። አባዳይ ይሄ ባይስ ነው። አልገባችም ይችላል እኮ ስለዚህ ጆሮአችንን ለማበስ አዲስ መጠቀም አንችልም ማለት ነው? አይደለም አይደለም። ሱናውን ግን አዲሷ ሳትጠቀም ራስህን አድሰህ እግር መንገድን በዛው ጆሮህን በማበስህ ሱናውን ታገኛለህ። በቃ አዲሷ ብትጠቀም ማሻአላ ምንም ችግር የለም፣ የሚከለክልህም የለም። ግን ሱናውን በዛ ታገኘዋለህ ማለት ነው። አዲሱን ضعيف ማድረጋችን አይደረግ ማለት አይደለም። አዲሷ ለጆሮ አትጠቀም ማለት አይደለም። ሐዲሱ መህፉዙ ገብታችኋል አይደል? ተቃይሮባቸው አልገባችም። ሚፍታህ አብዱል ገፋር ይንገሩ። ሚፍታህ አብዱልገፋር የበይሀቅይ ሐዲስ ምንድን የሚለው? ለፀጉር ከተጠቀሙት ውሃዎች ሌላ ተጨማሪ አዲስ ውሃ ለጆሯቸው ነብዩን ሲጠቀሙ አይቻለሁኝ አለ። እ እ ሰነዱ ሶሒህ ሆኖ ይኸው ልንገራችሁ ምን አለ መሰላችሁ እዚህ ላይ ነው ሰነዱ ሶሒህ ከሆነ አንድ ሐዲስ ሶሒህ መሆን አለበት አይደል ማዕና ማዕናው ሶሒህ ነው መሆን አለበት ወላኪን አንድ ነገር አለ ሁለት ሶሒህ ሐዲሶች ከመጡ ሶሒህ ሆኖ ሌላ ከሱ የተሻለ አውሰጥ የሆነ በጣም ሰው የሆነ ሐዲስ ጋር ከተላተመ ሙቀድሙ الحديث الاصح على الصحيح በጣም صحيح ሆነ የሙስሊሙ የተናገረው አዲስ ውሃ ያዙ የሚባለው እጃቸውን ታጥበው ከተረፈው ሳይሆን ለራሳቸው ማበስ አዲስ ውሃ ተጠቀሙ ነው የሚለው። የበይሀቅይ ደግሞ ራሳቸውን ለማበስ ከተጠቀሙት ዋው ውስጥ ለጆሮአቸው አዲስ ውሃ ነው የሚለው። የማንኛው ሐዲስ ነው ጠንካራው አሊም ወይንም ጠንካራው ኪታብ ማንኛው ነው? ከበይሀቅይና ከሙስሊም ሙስሊም ነው። የሙስሊም አዲስ ውሃ ያዙ ማለት ለእጃቸው ከተጠቀሙት ራሳቸውን ለማበስ አዲስ ተጠቀሙ ነው ያለው። ይሄ ነው ሶሒሁ የሙስሊም ዘገባ ስለሆነ ያንኛው ደግሞ ራሳቸውን ለማበስ ከተጠቀሙበት ውሃ ለጆሮአቸው አዲሱ ሀያቱ ነው የሚለው አንድ step ዘሎ ማለት ነው። የትኛውን ነው የምናስቀድመው? የሙስሊሙን ነው የሚቀደመው። ሁለቱ ሐዲሶች ሁለቱም ሰሒህ ከሆኑ ሁለቱም ሰሒህ ከሆኑባቸው ሁለቱም ሰሒህ ከሆኑ ነው የምናደርገው? ጀምዕ ነው የምናደርገው። መጀመሪያ ማስማማ ጀምዕ ጀምዕ የማይቻል ከሆነ ደግሞ ምንድነው የምናደርገው? ነፍስ ነው የምናደርገው። ነፍስ ያንኛው በሁለተኛው ዓመተ ሂጅራ ይህንን ነው። በሶስተኛው ዓመተ ሂጅራ ከሆነ የሁለተኛውን ዓመተ ሂጅራ እንጥልና የሶስተኛውን ዓመተ ሂጅራ የሚባለው ይሆናል። አሁንም ጊዜው ካልታወቀ ጊዜው ካልታወቀ ምንድን ነው የምናደርገው? ራጅሑን ነው የምንይዘው፣ በጣም አሶህ የሆነ ስለዚህ የሙስሊም ይቀደማል አለ በይሐቂ ማለት ነው። አልገባችሁም መሰለኝ እንዴ? ወሆን እንደ ሙስሊም ምን ሀደል ወጅ ቢለፍዝ በዛ አቅጣጫ ላይ ሙስሊም ዘንድ የተረጋገጠ ምንድነው? ወመሰሐ ቢራእሲ ነብዩ አለይሂ ሰላቱ ወሰላም ራሳቸውን አበሱ፣ ቢማኢን በውሃ ራሳቸውን አበሱ፣ ገይረ ፈድል የደይህ እጃቸውን ሲታጠቡ ከተረፈው ውጭ ሌላ አዲስ ውሃ ነው ለራሳቸውን ለማበስ የተጠቀሙት። ወሆል መሕፉዝ የተገኘውም የተሸመደደውም የተወሰደውም ይህ ነው እንጂ የበይሃቅያ አይደለም እያለ ነው። هذا هو እና ሀጀር ለሰላም ይህንን ነው በጣም ይቀደማል ያሉት። ከዛ ነው ግልጽ ነው ገብቷቸዋል። አንድ step ዘሎ ነው ያመጣው። እጅ ከእጅ ወደ ሙስሊም ላይ ያለው እጅ ከማጠብ ቀጥሎ ራስ ነው አይደል የሚለው እዚህ መካከል ያለውን process ነው የሙስሊም የተናገረው። ያንኛው ደግሞ ራስ በማበትና ጆሮ በማበት መካከል ነው ያመጣው አንድ step ገሎ ማለት ነው። ስለዚህ አገላለጽ ትክክል አይደለም። አዲስ ውሃ ያዙ የምንለው እጃቸውን ታጥበው ራሳቸውን ለማበስ ሲዘጋጁ አዲስ ውሃ ለራሳቸው አዘጋጁ ነው የሚባለው። ይሄ ነው መቅሶዱ። በይሀቅይ ላይ ያለው ሐዲስ ግን የሚለው ምንድነው? ራሳቸውን ካበሱ በኋላ ለጆሮአቸው ለራሳቸው ከያዙት ውሃ ውስጥ ለጆሮአቸው አዲስ ውሃ ተጠቀሙ ነው የሚለው በባኡ وعن ابي هريره رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول ነብዩን አለይሂ ሰላቱ ወሰላም ሲሉ ሰምቻለሁኝ አሉ አቡ ሁረይራ ነብዩን ሲሉ ሰምቻቸዋለሁ ምን አሉ ነብዩ አለይሂ ሰላቱ ወሰላም እነ ኡመቲ የኔ ኡማ አሉ ነብዩ አለይሂ ሰላቱ ወሰላም እነ ኡመቲ የኔ ኡማዎች አሉ የእቱነ ይመጣሉ የውመል ቂያማ የቂያማ ቀን ይመጣሉ ጉረን ፊታቸው እያበራ ቦቃ ነው ቦራ ነው ቦቃ ሆኖ ፊታቸው ቦቃ ሆኖ መሐጀሊን እግራቸው አሻላማ ሆኖ ይመጣሉ። እግራቸውም እያበራሉ። ከምን የተነሳ ሚን አሰሪል ውዱእ የውዱእ ውጤት ከምን ስተጣ ከናንተ የቻለ ሰው አሉ አቡ ሁረይራ ነው ነብዩ አይደሉም። ይሄ ሐዲስ ሐዲስ ሙድረጅ ነው። مصطلح الحديث ላይ ራሱ አም ሰሂህነቱ ሙድረጅ መሆኑ ነው። የአቡ ሁረይራ ተጨማሪ ምክር እንጂ የነብዩ አይደለም። እዚህ ግን direct speech ኡን ኮማ ውስጥ ሲያመጣው የነብዩ ቀውል አድርጎ ነው ያመጣው አይደል? እዚህ ላይ ያው ጥንቃቄ መውሰድ አለባችሁ ነው ፈመን ተጣ የቻለ منكم ከናንተ አቅሙ ያለው አሉ አቡ ሁሬራ አዩጢለ ጉረተሁ ቦቃዬ ይፋልኝ አለ ፈለፈዓል ያድርገው ይጠቀም አለ። ቦቃው ብርሃኑ እንዲሰፋለት የፈለገ በጆሮም ጆሮውን ጭምር ይጠብ፣ ከዚህም ገባ ይበል፣ ከአገጩም ደግሞ እስከ አንገቱ ድረስ ይህንን ዙሪያውን ይጠበው ማለት ነው። ዋጅቡ የፊት ቁመቱ ከራስ ከፀጉር መባቂያ እስከ አገጭ ጫፍ ድረስ ነው የፊት ቁመት። የፊት አርዱ አግድመቱ ደግሞ ከጆሮ እስከ ጆሮ ድረስ ነው። ዋጅቡ ይክ ነው። ዋጅቡ ማለት ነው። ግን ጉራ ነው ያበራል። ይሄ ጉራው ቦቀው እንዲሰፋለት የፈለገ ሰው ከሌፋን ያድርገው የቻለ ብለዋል። ያ ማለት ምን ማለት ነው? ከዋጅቡ ጭምር አድርጎ ይጸደይ ማለት ነው። ለማንኛውም ኡመት ማለት አንድ ቋንቋ አንድ አይነት ካልቸር፣ አንድ አካባቢ ወይ የሆነ አስተዳደር፣ አንድ ፖለቲካ፣ አንድ ሀገር ያለው ኡማ ይባላል። አንድ ዲን ያለውም ኡማ ይባላል። እዚህ ቦታ ላይ አንድ ዲን ያለው ማለት ነው። ነሳራና ይሁድ አይደለም። እነ ኡመቲ የኔ ኡማ ይላል ነብዩ አለይሂ ሰላቱ ወሰለም። ከዚህ ራሱ የምንጠቀመው ነገር አለ። የኔ ኡማ ካሉ የሌላው ኡማ ውዱ የላቸውም ማለት ነው። ሌሎች ኡማዎች ውዱእ የላቸውም ማለት ነው። ሌሎች ኡማዎች የኛ አይነት ውዱ የላቸውም። ፈህም አድርገው ያመጡት ይሄን ነው ሀሰን ነብዩ አለይሂ ሰላቱ ወሰለም እነ ኡመቲ ይላሉ የኔ ኡመቶች የእሱን ይመጣሉ የውመል ቂያማ የቂያማ ቀን ሙሐጀሊን አሻላማ ሆነው እግራቸው እያበራ ምን አሰሪሉ ፈመን ኢስተጣዐ ሚንኩም ማይጥል ጉረተው ፈለካ ፊቱ እና እዚህ ላይ ሐዲሰም ሙድረጅ ነው ብያቸዋለሁ። ከየት ጀምሮ ሙድረጅ ማለት ተደራቢ ተጨማሪ ተጨማሪ ሐዲስ ማለት ነው። ፈመን ኢስተጣዐ ሚንኩም ማይጥል ፈመን ኢስተጣዐ የቻለ ውሃ ኑሮት የቻለ ሰው ሚንኩም አዩጢለ ጉረተሁ ወተዕጂለሁ ብላችሁ መጨመር ነው። ቦቃውን እንዲሰፋለት የፈለገና አሻላውን እንዲሰፋለት የፈለገ ፈለፈአል ያድርጋሉ። ረዘም ያድርገው፣ እግሩንም እስከ መተ እስከ ሳቁ ድረስ ይጠበው፣ ይህንንም ደግሞ እስከዚህ ድረስ ይጠበው እያሉ ይህም ብርሃኑን ድረስ ዋጅቡ እስከዚህ ነው አይደል? ዋጅቡ እስከ ምናችን ድረስ ነው። ክርነን ይሄንን ክንድን ጭምር ነው ጠቡ ያሉት ነብዩ አለይሂ ሰላቱ ወሰለም። በድር ደግሞ ቁርጭምጭሚትን ጭምር ነው ጠቡ ያሉት። ግን አቡ አቡ ሁረይራ የመከሩን ተጨማሪ ምንድነው? መን ኢስተጣዐ ሚንኩም ከእናንተ የቻለ አይቁለ ጉረተሁ ወተሕጂለሁ አለ በውስጥ አዋቂነት ቦቃው እንዲሰፋለትና አሻራው እንዲሰፋለት የፈለገ ሰው ከሌፈዓል ያድርግ ብለዋል። ጨመር አድርጎ ይጠም ማለት ነው። ሲመከር ግን ብዙ ዑለማዎች አንቀበልም ያለ ተይሚያ እነ ኢብኑል ቀይም እነ ለመሐመድ መሐመድ ኢብራሂም አል ሼክ እነ ባዝ ይህንን ተጨማሪ ነው። ነብዩ አለይሂ ሰላቱ ሰላም እስከዚህ ድረስ ማለት በቃ እስከዚህ ድረስ ነው የምናደርገው። ለምን ከዛ በላይ إسراف ሊሆንብን ይችላል ማለት ነው። ተዓቡድ ነው። አቡ ሁረይራ ምክራቸውን ጀዛሁላሁ ኸይረን። ወላኪን የነብዩ አለይሂ ሰላቱ ሰላም እና ቁርአኑ ቁልጭ አድርጎ ያስቀመጠው ነገር አለ። إلى المرفقين ኢለል ሚርፈቀይኒ የተባለ ቁርአኑም ኢለል መራፊቅ ነው የሚለው ከዛ በላይ ያለውን እንፈዋለን ችግር የለም። ፈመን ይስተጣ ያለው ሙድረጅ ስለሆነ የነብዩ ተጨማሪ ስላልሆነ ይላል። ላኪን እሳቸውንም ብንሽ ኢንሻአላህ ሰሐቢይ ሰሐቢይ ሙቀደም አለ ኢብኑ ባዝ አይደል እንደና ገብታችኋል። እዚህ ላይ ምን እንዳለ ታውቃላችሁ? አስቡት። ውዱ ያደረገ ይሰግዳል ማለት ነው። ውዱ የሌለው ሰው የውመል ቂያማ የለውም። ያ እመቴ ነው ብለው ነብዩ ይመስሉታል። እናንተ የኔ እመት ነው፣ ያ ያ የኔ እመት ነው። ምን ያደረገ ውዱ ያለው ሰው ማለት ነው። ውዱ የሌለው የማይሰግድ አንድ ቀን ለጌታው ያልዞረ ውዱ ያላደረገ ሰው ተመየኩም። እንዴት ሊሆን እንደሆነ አላህ አላህ ይቀበለን እንጂ አንፈልግ ነገር ነው። የውዱ ፈዲላ ነው ራሱ ከዚህ ጀምሮ ያለውን ፈመን ይስተጣዐ ሚንኩም አዩቂለ ጉረተው ፈሊፍዐል ያለውን ምንድን ብያቸዋለሁ። ምን ሐዲስ ነው ያልኩት? ሙድረጅ ነው። ሙድረጅ ማለት ምን ማለት ነው? የነብዩ ቃል አይደለም፣ ተጨማሪ ነው። ፈመን ይስተጣዐ ካሉ ጀምሮ ያለው የነብዩ ንግግር የሚያልቀው ጉረ ሙሐጀልን ምን አሰሪ ልዱ እስካሉ ድረስ ሰሒህ ነው ይሄ ነው ማለት ሙተፈቅ ዐለይሂ ወለድ ሙስሊም መስሎ የሙስሊም ነው አገላለጽ ጥያቄ የለም። وعن عائشة رضي الله تعالى عنها كعائشة رضي الله تعالى عنها كعائشة رضي الله تعالى عنها قالت ትላለች كانت كان رسول الله صلى الله عليه وسلم ነብዩ ነበሩ يعجبه التيمم ተየሙን ቀኝ ቀኝ ደስ ይላቸው ነበር ዩዕጅብሁ ያስደስታቸው ነበር ይማርካቸው ነበር ይወዱ ነበር ነብዩ አለይሂ ሰላቱ ወሰላም አተየሙን ቀኝ ቀኙን ማድረግ ቀኝ ቀኙን